ተቀባይነትን አያገኝም قال تعالى الله بقدس قال سيناجر من إلال أعوذ بالله من الشيطان الرجيم وما منعهم أن تقبل منهم نفقاتهم إلا أنهم كفروا بالله وبرسوله የነሱ መልካም ስራቸው ልገሳቸው እንዳትቀበል ተቀባይነትን እንዳታገኝ የከለከለው ምንም ነገር የለም በአላህና በመልእክተኛው መካዳቸው እንጂ ከክህደት ጋር የሚሰራ መልካም ስራ በዱንያ ለባለቤቱ ሊጠይቁመው ይችላል። ነቢያችን ዓለይሂ ሰላቱ ወሰላም በአንድ አዲስ ላይ እንዳስተማሩን ኢነ ልካፊረ ኢዛ አሚለ ሐሰነተን ኡጥዒመ ቢሃ ፊ ዱንያ ብለዋል። አንድ ከሃዲ የሆነ ሰው መልካምና ጥሩ የተባለ ነገር ከሰራ በዱንያ አላህ በሲሳይ ይተካለታል ወይ የሚመጣበትን ክፋት ይከላከልለታል። አኼራ ላይ ግን በኸይር ስራ ሚዛኑ ላይ የሚጠቅመው ነገር የለም። ለምን? አላማና ግቡ አኼራ ስላልሆነ። እናም ወሳኙ እምነት ነው ማለት ነው። ያለ እምነት የሚሰራ ስራ ትርጉም አልባ ነው። አንድ ይሄ ነው። ሁለተኛው መስፈርት አሸርጡ ታኒ ከማመን ጎን ለጎንስ በአላህ ያመነ ሰው ደግሞ የሚሰራው ሁሉ ተቀባይነትም ያገኛል ማለት አይደለም። በአላህ ያመነ ሰውም የሚያሟላው መስፈርት አለ። ያም ሁለተኛው አን ዩራደ ቢሂ ወጅሁላህ በስራው የአላህ ፊት መፈለግ አለበት ፈመን አሚለ ወለም የኽሊስ ወለም የኽሉስ ስራን የሰራ ሰው ግን ለአላህ ብሎ ካላጠራ አው አራደ ቢዐመሊህ ዱንያ ወይ በሚሰራው ስራ በሚሰራው ስራ የዱንያን ጸጋ ብቻ ከሆነ የሚፈልገው ለም የንተፊዕ ቢዐመሊህ በስራው አኼራ ላይ ሊጠቀም አይችልም ግዴታ የአላህ ፊት የተፈለገበት ኢኽላስ ሊኖረው ይገባል ቃለ ተዓላ ወማ ኡሚሩ ኢላ ሊያዕቡዱ ላህ አላህን ሊያመልኩ አላህን ሊገዙ እንጂ አልታዘዙም ሰዎች ሲያመልኩትም ሲገዙትም ሙኽሊሲነ ለእርሱ ብቻ ያጠሩ መሆን አለባቸው ለሁዲን ሃይማኖትን ህግና ስርዓትን ለሱ ያደረጉ ሆነው ዑነፋ ወደ እውነት ተዘንባዮችም ሆነው አላህን በኢኽላስ ሊያመልኩ ነው የሚገባው ብሏል። እናም ኢኽላስ ማለት አንተኩነ ልዓመሉ ሊላህ ስራ ለአላህ ብቻ መሆን አለበት ለምንድን ነው የምትሰግደው ለምንድን ነው የምትጾመው ለምንድን ነው በመልካም የምታዘውና ከመጥፎ የምትከለክለው ማንኛውም መልካም ስራ ስትሰራ ለምንድን ነው እኔ ይህን ስራ የምሰራው ብለህ ራስህን መጠየቅ አለብህ ማለት የምትሰራበት ምክንያት አላህና መልእክተኛው ስላዘዙ ይህንን ትእዛዝ በአግባቡ ከፈጸምኩኝ ነገ በአኼራ ተስፋ የማደርገው ነገር አለ አላህም ያንን ተስፋዬን ያረጋግጥልኛል ብለህ አምነህ ከተንቀሳቀስክ ትንሹ ስራህን ነገ ባልጠበቅከው መልኩ ከአላህ ዘንድ ትልቅ ምንዳ ያስገኝልሃል ነገር ግን ያ ተስፋ ሳይደረግበት እዚሁ ዱንያ ላይ ከስምህ ጋራ ወይም ከጥቅም ጋራ የተገናኘ ነገርን አስበህ ለዛ ነገር ብለህ የምትሰራው ግን አኼራ ምንም ሊጠቅም አይችልም ማለት ነው እናም የአላህ ፊት የተፈለገ መሆን አለበት በሚሰራው ስራ ይሄ ሁለተኛው መስፈርት ነው ሶስተኛው አሸርጡ ታሊስ መሟላት ያለበት ሶስተኛው መስፈርት ሙታባዓቱ ነቢይ ሰለላሁ ዐለይሂ ወሰለም በሚሰራው ስራ ላይ የአላህ መልእክተኛን ትዕዛዝ የተከተለ መሆን አለበት ምን ማለት ነው ሰውየው በአላህ ያምናል የአላህንም ፊት ፈልጎ መልካም ስራ ለመስራት ይንቀሳቀሳል አሁን ምን ይጎላዋል ሶስተኛ የምትሰራው ስራ ከአላህና ከመልክተኛው ንግግር የወጣ መሆን የለበትም የተጋጨን ነገር አንተ ጥሩ ነው ብለህ ስላመንክበት ስላሰብከውም ብቻ ጥሩ ሊሆን አይችልም ግዴታ መልክተኛውን መስመር መከተል መቻል አለበት ይሄ ከሳቸው ሱና ጋር ይስማማል ወይስ አይስማማም? ያንን መፈለግም ግዳጅህ ነው። ቢድዓ ወይም አዲስ ፈጠራ ላይ መልካም ስራ ብለ ሰርተ ከአላህ የምትጠብቀው አጅር ሊኖር አይገባም። በሳቸው መስመር ባስተማሩህና ባሳዩህ መንገድ ሆኖ የምትፈጽመው መሆን አለበት። ኢትባዕ ይባላል፣ እሳቸውን መከተል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን አሕደሰ ፊ አምሪና በእኛ ትእዛዝ ላይ አዲስ ነገርን የጨመረ ሃዛ ማ ለይሰ ፊህ ይሄ የተጨመረው ነገር ካዘዝ ነው ከዲናችን የሌለ ከሆነ ፈሁወ ረዱን በባለቤቱ ላይ ተመላሽ ነው ብለዋል ይመለስበታል ምንም የሚያገኘው ጥቅም የለም ረዋሁ ሸይኻን ቡኻሪና ሙስሊም ዘግበውታል ወቃለ ሰለ ላሁ ዐለይህ ወሰለም በሌላ ትምህርታቸው ምን ብለዋል መን አሚለ አመለን አንድን ስራ የሰራ ሰው ليس عليه امرنا የኛ ትእዛዝ ከሌለበት በዛ ስራ ላይ በዚህ መልክ እንዲሰራ ያመላከትነው ነገር ካልሆነ فهو رد ለባለቤቱ ተመላሽ ነው ረዋሁ ሙስሊም ሙስሊም የዘገበው ነው ማለት ነው እናም ግዴታ ስራችን የተሻለ አህሰን መሆን አለበት ولذلك قال الفضيل بن عياض رحمه الله ፉضይል ብኑ አያድ ሲናገሩ ምን ይላሉ ፊ ተእዊል ቀውል ላህ ተዓላ እንዲህ የሚለውን የአላህ ቃል ሲፈስሩ አለዚ ኸለቀ ልመውተ ወልሐያተ ሊየብልወኩም አይኩም አሕሰኑ አመላ ያ ጌታችሁ አላህ ማለት ሞትና ህይወትን በእናንተ ውስጥ የፈጠረ ነው ህይወትን እንደሰጣችሁ እንድትሞቱም ይዳርጋችኋል አላማውም ለምንድን ነው ሊየብልወኩም ሊሞክራችሁ ሊፈትናችሁ አዩኩም አሕሰኑ አመላ የትኛችሁ ስራው ይበልጥ ያማረ መሆኑን ያሉ አዩኩም አክተሩ አመላ አላለም የትኛችሁ ስራው የበዛ መሆኑን ሳይሆን ያለው አሕሰኑ አመላ ያማረና የተዋበ መሆኑን ሊፈትናችሁ ነው ብለዋል ምንድነው እዚህ ቦታ ላይ አሕሰን ስለሚለው ሲናገሩ ምን አሉ አሕሰኑሁ ማለት አክለሱሁ ወአስወቡሁ ኢኽላስ ያለውና ሰዋብ ያለው መሆን አለበት በሷድ ማለት ነው ቂለ ተጠየቁ እሳቸውም የአባ አልይን የአልይ አባት ወይ ማ አክለሱሁ ወማ አስወቡሁ አክለስ የሆነና አስወብ የሆነ ምንድን ነው ሲሏቸው فقال إن العمل إذا كان خالصا ولم يكن صوابا لم يقبل وإذا كان صوابا ولم يكن خالصا لم يقبل عند سرا سرا إذا كان خالصا ለአላህ ብቻ ተብሎ ተነይቶ ሆኖ ነገር ግን ወለም የኩን ሰዋበን በሱና መስመር ላይ ያልሆነ ከሆነ ለም ይቅበል ተቀባይነትን አያገኝም እንደዛውም ወኢዛ ካነ ሰዋበን በሱናው መስመር ላይ ሆኖ ወለም የኩን ኻሊሰን ለአላህ ተብሎ ግን ያልተነየተበት ከሆነም ለም ይቅበል ተቀባይነት አያገኝም ግዴታ አክለሱሁ ወአስወቡሁ ኢኽላስም ያለው ሱናውንም የገጠመ መሆን መቻል አለበት ብለው አዩኩም አሕሰኑ አመላ የሚለውን አብራርተውታል ማለት ነው ስለዚህም እነዚህ ሶስት መስፈርቶች በእያንዳንዱ እንቅስቃሴያችን ውስጥ ሊኖሩ ግድ ነው አላህ ይወፍቀን ትግል ማድረግ ከነፍስያ ጋር ነው هؤلاء الثلاثة في هذا الحديث ታዲያ ከላይ ያየናቸው እነዚህ ሶስት ሰዎች በዚህ ሀዲስ ላይ ቃሙ ቢአጀል ልአዕማል በጣም ታላቅ በሆነ ስራ ላይ አልነበር ወይ የተሰማሩት فالقتال في سبيل الله من أحب الأعمال إلى الله تعالى በአላህ መንገድ ጠላትን መታገል በአላህ መንገድ የአላህን ቃል የበላይ ለማድረግ ከጠላት ጋር ትግል ውስጥ መግባትና መጋደል አላህ ዘንድ ተወዳጅ ከሆኑ ስራዎች ሁሉ በላጭ ነው ቃል አላሁ ተዓላ ጌታችን አላህ ምን ስላለ إن الله يحب الذين يقاتلون في سبيله صفا في سبيله صفا كأنهم بنيان مرصوص إن الله يحب الذين يقاتلون في سبيله بس منجد بالله دين لاي ጠላትን የሚጋደሉ የሆኑ ሰዎችን አላህ ይወዳቸዋል እንደዚህ እንደሚወዳቸው በዚህ አንቀጽ ላይ እየተናገረ እንግዲህ የቅድሙ ሰው ለምን ከሰረ ልንል ነው وتعلم العلم وتعليمه من افضل الاعمال شريعه يوقتنم እንደዚሁ ደግሞ ተምሮ ማስተማርም አሁንም ከሥራዎች ሁሉ በላጭ ነው قال الامام احمد رحمه الله امام احمد سنذكر منالو طلب العلم لا يعدله شيء اذا صحت النيه يسويو نيه كتستكاكله ሃይማኖታዊ ዕውቀት ሸሪዓዊ علم المفلق ليستكاكله يمشي ምንም መልካም ስራ የለም አሉ በዚህ ምድር ላይ እውቀትን ከመፈለግ የሚበልጥ መልካም ስራ ሊኖር አይችልም ምክንያቱም ሌሎች ስራዎች ሁሉ መልካምነታቸውም የተገለጸው በዚሁ በእውቀት አልፈው ነው والله لم يأمر نبيه صلى الله عليه وسلم بأن يستزيد من شيء إلا من العلم ይኸው በቁርአን ላይ እንደምናየው አላህ ነቢያችን አለይሂ ሰላቱ ወሰላምን እባክህ ጌታዬ ወይ ጨምርልኝ ብለው እንዲለምኑ አንድም ነገርን አላዘዛቸውም ከእውቀት በስተቀር ይላል እውቀትን ብቻ ነው እንደዛ ያላቸው ቃለ ተዓላ ወቁል ረቢ ዚድኒ ዒልማ ጌታዬ አላህ ሆይ እውቀትን ጨምርልኝ በል የእውቀትን ደረጃ ሲያሳይ ማለት ነው ወላሁ የቁል በሌላም ስፍራ ጌታችን ምን ይላል يرفع الله الذين آمنوا منكم والذين أوتوا العلم درجات الله ከእናንተ ውስጥ እነዛ ያመኑትንና እውቀት የተሰጣቸውን ሰዎች በክብር ከፍ ያደርጋቸዋል የበላይ ያደርጋቸዋል ብሏል والله بما تعملون خبير الله በምትሰሩት ስራ ውስጥ አዋቂ ነው እንግዲህ ይሄ ሸሪዓዊ እውቀትን መማር በተመለከተ ነው ማለት ነው ማስተማርን ደግሞ በተመለከተ አመ ተዕሊም ፈቀድ ቃለ ነቢዩ صلى الله عليه وسلم ለመማር ይሄን ያህል ደረጃ ከተሰጠው ለማስተማሩ ደግሞ ነቢያችን አለይሂ ሰላቱ ወሰላም ምን አሉ ወመላኢከተሁ አላህና መላእክቱ ወአህለ ሰማዋት የሰማይ ነዋሪዎች በጠቅላላ ወልአረዲን የምድር ነዋሪዎችም ሐታ ነምለቱ ፊ ጁሕሪሃ ጉንዳን እንኳን በጉድጓዷ ስር ሆና ወሐታ ልሑቱ አሳም እንደዚሁ በባህር ውስጥ ሆኖ ለዩሰሉነ ዱዓ ያደርጉለታል አላ ሙዓሊሚ ናስ ልኸይር ለሰዎች መልካም ነገር የሚሰራን ሰው ለሰዎች መልካም ነገር የሚሰራን ሰው ዱዓ ያደርጉለታል አላህም መላእክቱ የሰማይ ነዋሪዎች እንዲሁም የምድር ነዋሪዎች መጀመሪያው ያኔ በጣም አልነበረም ወይ ሶስተኛ ደግሞ ምንድነው ወልኢንፋቁ ሚን አዕዘም ልቁሩባት በአላህ መንገድ መለገስ አላህ ዘንድ ከሚያቀርቡ መልካም ስራዎች ሁሉ ከታላላቆቹ አንዱ ነው ቃለ ሰለ ላሁ ወሰለም ነቢያችን አለይህ ሰላቱ ወሰላም ምን አሉ አሰደቀቱ ቱጥፊኡ ልኸጢአተ ሰደቃ ምጽዋት መለገስ ኃጢአትን ያጠፋል ኃጢያትን ያጠፋል ከማ ዩጥፊቁል ማኡና ውሃ እሳትን እንደሚያጠፋው እሳት ላይ ውሃ ሲረጭ ኃይል አግኝቶ በእሳቱ ላይ እሳትን እንደሚያጠፋው ሰደቃም ምጽዋትም ኃጢያትን ያጠፋል ሩዋሁ አህመድ ወትርሚዚ ታዲያ እነዚህ ሶስቱም እንደዚህ አይነት ክብር ያላቸው ስራዎች ሆነው አገኘናቸውና ላኪን ነገር ግን የዚህን ስራ ባለቤት የሆኑት ሶስቱ ሰዎች መጀመሪያ አላህ እንዲተሳሰባቸው ጀሀነም እሳትም እንዲገቡ ምን ምክንያት ሆናቸው ሲባል ሊማ ለም ተኩን ንየቱ ሊላሂ አዘበሁም ላሁ ቢሃዚህ ልአዕማል ንያው ለአላህ ስላልነበረ በዚህ ስራ የባሰ ቀጣቸው ቃል የተገባላቸውን አጅር ከማግኘት ይልቅ ለቅጣት ዳረጋቸው ለዚህ ሁሉ ምንድነው? ነው ኢኽላስ ያስፈልጋል አላህ ኢኽላስ እንዲሰጠን ዱዓ እናድርግ አላህ ይወፍቀን። በምንሰራው፣ በምንናገረው፣ በምናደርገው በእያንዳንዱ እንቅስቃሴ እኽላስ የሚባል ነገር ወሳኝነት አለው ማለት ነው። نهى النبي صلى الله عليه وسلم في غير ما حديث عن الرياء ከአንድ በላይ በሆኑ ነቢያችን አለይሂ ሰላቱ ወሰላም ሐዲሳቸው ላይ ሪያ እዩልኝ ስሙልኝን አስመልክቶ ክልከላና እቀባ ሲያደርጉ ሰምተናል ፈፊ ሰሒህ እብን ኹዘይመተ ثبت عنه صلى الله عليه وسلم أنه قال ابن خزيمة بزقبت صحيح زقبا يا الله ملكتنيا منالو ያ አዩሃ እናንተ ሰዎች ወይ እያኩም ወሽርኩ ሰራኢር አደራችሁን ከድብቅና ከውስጣዊ ሽርክ ራሳችሁን ጠብቁ አደራ ተጠንቀቁ አሉ ቃሉ ያ ረሱላላህ ዓለይሂ ሰላቱ ወሰላም ወመ ሽርኩ ሰራኢር ምስጢራዊውና ድብቃዊው ሽርክ የሚባለው ምንድነው ብለው መልእክተኛውን ሲጠይቁ ቃል እሳቸውም አሉ የቁሙ ረጁሉ ፈዩሰሊ ሰውየው ይቆምና ይሰግዳል ታዲያ ሲሰግድ ፈዩዘይኑ ሰላተሁ ጃሂደን ሰላቱን በጣም አስውቧት አስጊጧት በጣም በኹሹ በዒባዳ ይሰግዳል ለምን ሊማ የራ ሚን ነظር الناس ኢለይህ ሰዎች ወደ እሱ ይመለከታሉ ብሎ በማሰብ فذلك ሽርክ الصرائر ድብቅና ውስጣዊ የሚባለው ሽርክ ይሄ ነው አላህ ይጠብቀን ቤቱ ብቻውን ሲሰግድ የሚሰግደው ሰላትና መስጊድ ከወንድሞቹ ጋር ሲሆን ሰዎች አዩኝ ብሎ ራሱን የሚቀይር ከሆነ ነፍስያውን መጠየቅ አለበት ማለት ነው። ለምንድን ነው ቤት የምሰግደውን ሁኔታ መስጊድ ላይ የቀየርኩት? እውነት ራሴ ተቀይሬ ነው ወይስ ሰዎች ስለሚቆጣጠሩኝ አስቤ ነው ብሎ ራሱን ነው ማየት ያለበት። والمرائي እዩልኝ ባይ የሆነ ሰው لا حظ له في الآخرة አኺራ ላይ ምንም ዕጣ የለውም ነው صحيح الإمام مسلم عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم قال الله تبارك وتعالى حديث القدسي لينو قتاتنا ملكاتنا الله النزيه لنا أنا أغنى الشركاء عن الشرك እኔ ከተጋሪዎችና ከማጋራት ተግባር የጠራሁ ጌታ ነኝ ይላል እኔ አንደኛ ከተጋሪዎች ንጹህ ነኝ አልፈልግም ከኔ ጋራ ሌላ ተጋሪን ሊያበጁልኝ እንደገናም ደግሞ አን ሽርኪ የማጋራት ስራም ወደ እኔ እንዲመጣ አልፈልግም በራሴ የጸዳሁ ጌታ ነኝ ምን አሚል አመለን አንድን ስራ የሰራ ሰው አሽረከ ፊህ ማዕየ ከኔ ጋር አጋርቶ ማለት ነው ገይሪ ከኔ ውጭ የሆነ ሌላን አካል አጋርቶና ደባል አድርጎ የሰራ ሰው ተረክቱሁ ወሽርካ ሰውየውንም ያሻረከውንም ስራ እተወዋለሁ ወደ ማን ወደዛ ወዳጋራብኝ ነገር እስኪ እሱ ይክፈለህ እሱ ነጃ ያውጣህ በማለት ወደዛ ነገር ተወዋለው ይላል ለአላህ ብለህ የምትሰራ ከሆነ ለኔው ብለህ ስራ እኔን ብቻ ፈልግ ከኔ ጋር ግን ሌላን አካል ደባል አበጅተ ሰዎች እንዲያወድሱና እንዲያሞግሱህም ቀላቅለህብኝ ከሆነ አንተንም አልፈልግህም ስራህንም አልተወው ወደዛ ወደ ሰዎቹ አስጠጋሃለሁ እስኪ የሚከፍልህን ትመለከታለህ ስለዚህም ሪያ ይውልኝ ሰውን የሚያጠፋ በሽታ ነው ማለት ነው وعن محمود بن لبيد أن رسول الله صلى الله عليه وسلم قال إمام أحمد بزقب حديث نبي صلى الله عليه وسلم من قالوا إن أخوف ما أخاف عليكم الشرك الأصغر ከምፈራቸው ነገሮች ሁሉ እጅግ በጣም ለእናንተ የምፈራው الشرك الأصغر ትንሹን ሽርክ ነው قالوا وما الشرك الأصغر يا رسول الله عليه الصلاة والسلام ይሄ ትንሹ ሽርክ የሚባለው ምንድን ነው ቃለ አሪያ እዩልኝ ነው አሉ የአላህ መልክተኛ የቁሉ ላሁ አዘ ወጀል ጌታችን አምላካችን አላህ ምን ይላል ኢዛ ጁዚየ ናሱ ቢአዕማሊህም ሰዎች በስራቸው ልክ ማለት ነው ምንዳቸው ዋጋቸው ሲከፈላቸው ሲሰጣቸው ለእነዚህ ሰዎች ምን ይላቸዋል ኢዝሃቡ ኢለ ለዚነ ኩንቱም ቱራኡነ ፊ ዱንያ በዱንያ ላይ እዩልኝ ስሙልኝ ስትሏቸው ወደ ነበሩ ሰዎች ሂዱ ፈንظሩ ሀል ተጂዱነ ዒንደሁም ጀዛ ከነሱ ዘንድ ምንዳንም የምታገኙ ከሆነ ተጠባበቁና ሂዳችሁ ከነሱ ተቀበሉ ምንዳችሁ ከነሱ አገኙ ይላል رواه أحمد እና በዚህ ዙሪያ ያው ብዙ የተነገሩ ሀዲሶች አሉ አጠቃላይ መልእክቱ እንግዲህ እነዚህ ሶስት ሰዎች መጀመሪያ ጀሀነም እሳት ውስጥ እንዲገቡ የዳረጋቸው ነገር ይኸው እዩልኝ ሲሙልኝ መካተቱ ነው ስራቸው ጥሩ ሆኖ ሳለ ከላይ ንያው ግን በመበላሸቱ ስራውን አበላሸው ማለት ነው ሀያ ሁለተኛ ሰላቱ ወሳያ ሊአቢ ሁረይራ ነቢያችን አለይሂ ሰላቱ ወሰላም ለአቢ ሁረይራ የሰጡት ሶስት ምክሮች ለአቢ ሁረይራ የሰጡት ሶስት ምክሮች عن أبي هريرة رضي الله عنه قال أوصاني خليلي صلى الله عليه وسلم بثلاث የኔ ኸሊሌ ልዩ ወዳጄ ነቢዩ ሙሐመድ አለይሂ ሰላቱ ወሰላም ሶስት ነገርን መከሩኝ አንደኛ ቢስያሚ ሰላሰቲ አያሚን ሚን ኩል ሸህሪን በየወሩ ሶስት ቀን እንድጾም ሁለተኛ ወረክዓተይ ዱሓ የዱሓ ሁለት ረክዓ ሰላት ዱሓ እንድሰግድ ሶስት ወአን ኡቲረ ቀብለ አን አርቁድ ከማረፌ ከመተኛቴ በፊት ሰላቴን በዊትር እንድዘጋው ዊትር እንዳደርግ ረዋሁ ሸይኻን ቡኻሪና ሙስሊም የዘገቡት ነው ጸሐፊው ምን ይላል ቀውሉ አቢ ሁረይረተ አውሳኒ ኸሊሊ ያዕኒ ረሱላ ላህ ለ ላሁ ዐለይሂ ወሰለም خليلي بلو مطارات يا الله ملك تنيان أما النبي صلى الله عليه وسلم فلم يتخذ من أصحابه خليلا كصحابه تشاكبن من من خليل أدرقوا عليازم قال صلى الله عليه وسلم وحديثات من بن نابس يستمرون لو كنت متخذا خليلا لاتخذت أبا بكر خليلا أبا بكر خليلا كنا أنت ماكر خليلا لي ودا جناف كاري أدرقي يميزه سوفينور أبا بكر نبارو ነገር ግን አላህ ወዳጁ አድርጎ ይዞኛል አባበክር ከሆነ ወላኪነሁ አኺ ወሳሒቢ ወንድሜም ባልደረባዬም ነው وقد اتخذ الله عز وجل صاحبكم خليلا የእናንተን ባልደረባ ወዳጃችሁን ደግሞ አላህ የራሱ ኸሊል አድርጎ ይዟል ስለዚህ አላህ ነው የኔ ኸሊሌ ብለዋል የአላህ መልእክተኛ ቡኻሪና ሙስሊም በዘገቡት ማለት ነው نعم وبهذا نعلم أن الأولى أن يقال النبي صلى الله عليه وسلم خليل الله بزي هذه المسارات يتشارع المراج من دونه نبياتنا عليه الصلاة والسلام خليل الله نجم كمحبة كوديتا يبلطة يمجرش وغاية يدرس ودا جنة خلا تبلي طر بعربنا خليل الله يبالا البصاج إن الله اتخذني خليلا كما اتخذ إبراهيم خليلا بالعوال ኢብራሂም ዓለይህ ሰላምን ኸሊሉ ወዳጁ አድርጎ እንደያዘው እኔንም ወዳጁ አድርጎ ይዞኛል ባሉት መሰረት ሐቢቡላህ ከሚለው ይበልጣል ማለት ነው ፈኢነ ልኩለተ አቅዋ ደረጃት ልሙሐባ የመሐባ የፍቅር የውዴታ የመጨረሻውና የበረታው ጠንካራው እስኬል ላይ ሲደርስ ወደ ኸሊልነት ይቀየራል እሺ ወደ ሀዲሱ እንምጣ ታዲያ እኚሁ ነቢያችን አለይሂ ሰላቱ ወሰላም መከሩኝ አሉ ያው አጠቃላይ ለእኛ ነው ጠቀሜታው ووصية النبي صلى الله عليه وسلم لصحابي من أصحابه وصية للأمة كلها ነቢያችን አለይሂ ሰላቱ ወሰላም ለአንድ ሰሃባ ከሰሃቦች መካከል ለአንዱ መከሩ ማለት ሁሉም ለኡመታቸው ምክር እንደሆነ ነው የሚወሰደው ለአንዱ ተነገሩ ማለት ለሁሉም ነው ምክንያቱም አላህ ወማ አርሰልናከ ኢላ ካፈተን ሊናስ በሺረን ወነዚራ አንተን ለሰዎች ሁሉ በጠቅላላ በጀነት አብሳሪ በጀሃነም ደግሞ አስጠንቃቂና አስፈራሪ አድርገን እንጂ አላክንህም ነው የሚለው እናም ይሄ ምክር እኛንም ጭምር ይመለከታል ማለት ነው አልወስየቱ ልኡላ የመጀመሪያው ምክር ምንድን ነበር የመከሩት صيام ثلاثة أيام من كل شهر بيورو صوستك أن صومنا إيه صوستك أن جناجر من النون وهذا يعدل صوم الشهر كله أندور ملون لما صومنا أمي كوتر صوست أن صومنا فإن الحسنة بعشر أمثالها ملكام سرات اقدرب هنا من نسات مجمرو كأسر سنوانا فعن ابن عباس رضي الله عنهما عن النبي صلى الله عليه وسلم قال عبد الله بن عباس عند تلالفون بياتشن عليه الصلاة والسلام منالو قال الله عز وجل يتاتشن الله بهذا إذا هم عبدي بحسنة ولم يعملها كتبتها له حسنا قارئ أي عندن ملكام سرى لمسرة الصبو صحيح ساكا بكر باي سرو عند عند حسنا صفلت اللو فإن عملها كسروا كفتصموا دقمو كتبتها عشر حسنات إلى سبع مئة ضعف عشر حسنات اسك سبعة مئة درب اندني أو درجة أسرى اللتات لو أسف اللتات لو وإذا هم بسيئة ولم يعملها لم أكتبها عليه መጥፎ ነገርን ግን ልክ እንደ መልካም ስራ ማለት ነው አስቦ ባይሰራው رجال አድርጌ ፈኢን አሚለሃ ከተብቱሃ ሰይአተን ዋሂዳ ሄዶ ከሰራው ግን አንድ ወንጀል ተብሎ ይጻፍበታል እጥፍ ድርብ ተብሎ እንደ ሐሰናት አልጽፍም ረዋሁ ሸይኻን ቡኻሪና ሙስሊም የዘገቡት ነው ወሰውሙ ሚን አስባብ ነጃቲ ሚን ናር ጾም ከጀሃነም እሳት ሰዎች ሊተርፉበት ከሚችሉት ምክንያት መካከል አንዱ ሰበብና ምክንያት ነው የቀውል ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም በሐዲስ ስለተናገሩ ማ ሚን አብድን የሱሙ የውመን ፊ ሰቢልላህ አንድም የአላህ ባሪያ የለም በአላህ መንገድ ላይ ሆኖ አንድ ቀንን የሚጾም በአላህ መንገድ ላይ ሆኖ አንድ ቀን የሚጾም የለም ኢላ በዐደ አላሁ ቢዛሊከ ልየውሚ ወጅሀሁ አን ናሪ ሰብዒነ ኸሪፋ በዚህ ቀን ጾም ሰበብ አላህ ከተቀበለው ፊቱን ከጀሃነም እሳት የሰባ ዓመት መንገድ ቢያርቅለት እንጂ ጀሃነምንና የእሱን ፊት ሰባ ዓመት ሊያስኬድ የሚችል መንገድ ቢያራርቃቸው እንጂ ዝም ብሎ የሚጾም አንድም የአላህ ባሪያ የለም። አላሁመ ወፊቅና። ሲታይ በጣም ቀላል ስራ ይመስላል። አላህ ዘንድ ግን ክፍያው እጅግ በጣም ትልቅ ነው። በአላህ መንገድ ላይ ሆኖ ለአላህ ተብሎ የተጾመ አንድ ጾም አላህ ዘንድ ተቀባይነትን ካስገኘ የሰውየውን ፊት እሳት ልታቃጥለው ሳይሆን እሳትን እንዳያያት የሰባ ዓመት መንገድ ይራራቃሉ ሁለቱ ረዋሁ ልቡኻሪ ወሙስሊም ቡኻሪና ሙስሊም የዘገቡት ሰሒህ ዘገባ ነው وعن ابي امامه الباهلي عن النبي صلى الله عليه وسلم አሁንም አቢ ኡማማ እንዳስተላለፉት ነቢያችን ስ ላ ሰለም ቃል አሉ መን ሷመ የውመን ፊ ሰቢልላህ በአላህ መንገድ ላይ ጠላትን እየታገለ በአላህ መንገድ ላይ ሆኖ አንድ ቀን የጾመ ሰው ጀዐለ አላሁ በይነሁ ወበይነ ናሪ ኸንደቀን በሰውየውና በእሳት መካከል አላህ ምሽግን ይዳርግለታል ከለላን ያበጅለታል ምን አይነት ምሽግ ሲባል ውፍረቱ ከማ በይነ ሰማይ ወልአርድ በሰማይና በምድር መሃል ያለውን ርቀት የሚደርስ ከሰማይ እስከ ምድር ያለውን ርቀት የሚሞላ የሆነ ምሽግን በእሳትና በሰውየው መካከል አላህ መጋረጃ ላይ ያደርግለታል ረዋሁ ትርሚዚ وهو من أسباب دخول الجنة ከእሳት መትረፊያ ብቻ ሳይሆን ጀነትም ለመግባት ሰበብ ነው قال النبي صلى الله عليه وسلم ነቢያችን عليه الصلاة والسلام ይኸው እንዲህ ብለዋል ከእሳት መትረፊያ ብቻ ሳይሆን ጀነትንም ማግቢያ ስለሆነ ኢነ ፊል ጀነቲ ባበን ዩቃሉ ለሁ አረያን ጀነት ውስጥ ካሉ በሮች ጀነት ውስጥ ካሉ ደጃፎች አረያን ተብሎ የሚጠራ ባብ አለ የድኹሉ ሚንሁ ሳኢሙነ የውመ ልቅያማ ነገ የትንሣኤ ቀን ጾመኞች የሚገቡበት የጾመኞች በር ነው ላ የድኹሉ ሚንሁ አሐዱን ገይሩሁም ከእነሱ ውጭ ማንም ሰው አይገባበትም ይቃሉ ስለዚህም ይባላል አይነ ሳኢሙ የታሉ በምድር ላይ ለጌታቸው ሲጾሙ የነበሩት ፈየቁሙን ይነሳሉ ላ የድኹሉ ሚንሁ አሐዱን ገይሩሁም ከእነሱ ውጭ ማንም የሚገባ የለም ፈኢዛ ደኸሉ እነሱ እንኳ ገብተው ሲጨርሱ ኡግሊቀ ይዘጋል በሩ ፈለም የድኹል ሚንሁ አሐዱን ከኋላቸውም ራሱ የሚገባ ሌላ አይኖርም ረዋሁ ልቡኻሪዩ ወሙስሊም ለእነሱ ብቻ ተብሎ የተዘጋጀ ነው ወለማ ጃአ አቡ ኡማመተ አልባሂሪ للنبي صلى الله عليه وسلم يقول له አቢ ኡማማ ነቢያችን አለይሂ ሰላቱ ሰላም አንዳች ነገር እንዲሉት ወደ እሳቸው በመጣ ጊዜ ምን አለ? እንዲህ ሲላቸው ያ ረሱላላህ ሙርኒ ቢዓመሊን ዩድኺሉኒ ልጀና ጀነት የሚያስገባኝን ስራ እባክዎ ትናንት የአላህ መልእክተኛ ሆይ እዘዙኝ ሲላቸው قال له እሳቸው ምን አሉት عليك بالصوم አሉት ጾምን አደራ አሉት ጾምን አደራ ፈኢነሁ ላ ለሁም ሊስተካከለው የሚችል ምንም ነገር የለም በጾም ላይ አደራ رواه أحمد وقد ندب النبي صلى الله عليه وسلم إلى صوم الاثنين ነቢያችን ስለ ላ ሰለም የሱና ጾሞችን እንድንጾምም አነሳስተዋል የሰኞ ቀን ጾም ወልኸሚስ ሐሙስን ወሲቱ ሚን ሸዋል የሸዋልን ስድስት ቀን ጾሞች ወየውሙ ዓረፋ የዓረፋ ቀን ጾም ወታሲዑሃ እንደዚሁም ዘጠነኛው ቀን አረፋ ራሱ ዘጠነኛ ነው ወአሹራ የአሹራን ቀንም እንደዚሁም ጾም ኢላ ገይሪ ዛሊክ ሌሎችንም አዘውናል ይሄ ሁሉ ምንድነው እሳት መከላከያ ስለሆነ ነው አንደኛ ለአቢ ሁሬራ የተሰጠው ምክር ይሄንን ይመለከታል ማለት ነው በየወሩ ሶስት ቀን አደራ የተባለው አልወስየቱ ታኒያ ሁለተኛው ደግሞ ሰላቱ ዱሃ የአቡሃ ሰላት ነው ويكفي لبيان فضل هذه الصلاة حديث أبي ذر رضي الله عنه عن النبي صلى الله عليه وسلم أنه قال يا صلاة الضحى درجة فضل لماوك أبي ذر كنبيات عليه الصلاة والسلام سمتو يستلان لفون حديث ما يتبتشابك نو أنه قال ساتشو منالو يصبح على كل سلامة من أحدكم صدقة من يوم بسلام يدرك የሰውነታችሁ መገጣጠሚያ ብልታችሁ በጠቅላላ ሰደቃ ይኖርበታል ሰደቃን ማውጣት ይችላል ፈኩሉ ተስቢሐትን ሰደቃ ሱብሓንላህ ማለት ሰደቃ ነው ኩለ ተሕሚደትን ሰደቃ አልሐምዱሊላህ ማለት ሰደቃ ነው ወኩለ ተህሊለትን ሰደቃ ላ ኢላሃ ኢላላህ ማለት ሰደቃ ነው ወኩለ ተክቢረትን ሰደቃ አላሁ አክበር ማለት ሰደቃ ነው ወአምሩ ቢልማዕሩፍ ሰደቃ ሰዎችን በመልካም ማዘዝ ሰደቃ ነው ወነህይን አኒል ሙንከር ሰደቃ ከመጥፎ ነገር መከልከልም ሰደቃ ነው ወዩጅዚኡ ሚን ዛሊካ ይህን ሁሉ የሚስተካከላቸው ደግሞ ረክዓታኒ የርከዑሁማ ሚን ዱሃ ከዱሃ ከረፋዱ ወቅቶች በጠዋቱ ፀሐይ ከወጣች በኋላ ትንሽ ከፍ ብላ ስትወጣ ከሚጀምረው ከሰላት ዱሃ ሁለት ረክዓ የሰገደ ሰው ከላይ የተጠቀሱትን ሁሉ የሚስተካከልለት አጀር ነው አያድርጋቸው ሳይሆን ይሄ ደረጃው እነዛን ሁሉ ማጠፍ የሚችል ነው አሉ رواه البخاري ومسلم ቡኻሪና ሙስሊም የዘገቡት ነው ማለት ነው እንግዲህ የሰው ልጅ ስንት መገጣጠሚያ ያለው ሳይንስ የደረሰበት መገጣጠሚያ ስንት ነው? የሰውነት ፋሲል በሳይንስ የተረጋገጠ 360 ሳይንስ መቼ ነው የደረሰበት ይሄንን? የቅርብ ነው ቃለ ነቢዩ ሰለላሁ ዐለይሂ ወሰለም فيما رواه أبو داود أبو داود بزقبه حديث نبياتنا صلى الله عليه وسلم في الإنسان ثلاثمائة وستون مفصلا يسوي ሶስት መቶ ስልሳ መለያያ ወይም መገጣጠሚያ የሰውነት ብልቶች አሉት አሉ ነቢያችን አለይሂ ሰላቱ ወሰላም ዘ ኦንሊ ሳይንቲስት ፕሮፌት እንበለው ወይስ ምን እንበል 360 መገጣጠሚያዎች አሉት فعليه أن يتصدق عن كل مفصل منه بصدقة ለእያንዳንዱ የሰውነት መገጣጠሚያው ሰደቃ ማውጣት አለበት አሉ ነቢያችን አለይሂ ሰላቱ ወሰላም 360 ማለት ነው ቃሉ ሰሃባዎች አሉ ወመን ዩጢቁ ዛሊከ ያ ነቢይ አላህ አንቱ የአላህ ነቢይ ሆይ ማን ይችላል ይሄን አሉ ማን ይችላል? 360 የዛኔ ነው ነቢያችን አለይሂ ሰላቱ ወሰላም በመስጂድ አግኝታችሁ የምትደፍኑት ቆሻሻ ወይም ደግሞ ከመንገድ ላይ የምታስወግዱት አዛ የሚያደርግ ነገር እሱን ያስተካክልላችኋል። ይሄን ካላገኛችሁ ሰላት ዱሃ ረክዓተይን ስገዱ ያንን ያብቃቃላችኋል ብለው የሞከሩት አላህ ይወፍቀን ሱብሃንአላህ ምን አይነት ገር ነው ስራው ትንሽ ነው ክፍያው ግን ብዙ ነው እንግዲህ ሰላት ዱሃ መነሻው ሁለት ረክዓ ነው ማለት ነው ففي سنن الترمذي عن أبي ذر رضي الله عنه عن رسول الله صلى الله عليه وسلم قال إمام الترمذي بزجبوت زجبا كأبي ذر نتلالفوا نبياتنا عليه الصلاة والسلام من علم قال الله عز وجل ابن آدم اركع لي من أول النهار يا آدم لجهل የቀኑ የመጀመሪያ ክፍል ላይ ለእኔ ሁለት ረክዓ ስገድልኝ ወይም አርበዓ ረክዓትን አራት ረክዓዎችን ስገድ አክፊከ አኺራ ከዛ በኋላ ያለውን እኔ በቃሃለሁ ከማንኛውም ክፉ ነገር እኔ በቃሃለሁ ብሎ ጌታችን አላህ ይናገራል ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ሰላት ዱሃን በሌላ ስሟ ጠርተዋታል ምን ትባላለች صلاة الضحى بالإله semua Belilah semua ما أجابني أحد صلاة الأوابين تبالالج وقد سماها النبي صلى الله عليه وسلم صلاة الأوابين يتمنى شوك صلاة تبلام تسيمالج وقتها إذا ارتفعت الشمس قدر رمح ፀሐይ ከፍ ብላ ትንሽ ከወጣች በኋላ ይጀምራል وأفضله عند حرارة الشمس قبل أن تنتصف في السماء መሀል አናት ላይ ደርሳ ፀሐይ አናት ላይ ከመድረሷ በፊት ሐራራው ሙቀቱ በጨመረበት ሰዓት ደግሞ በተለይ የተወደደው ፓርት ይሆናል ማለት ነው ግን አናት ላይ ከመድረሷ በፊት መሀል አናት ላይ አልወሲየቱ ታሊሳ ሶስተኛውስ ነቢያችን አለይሂ ሰላቱ ወሰላም ለአቢ ሁረይራ የተሰጠው ሶስተኛው ምክር አልዊትር ዊትር ነው حكم الوتر حكم الوتر سنة مؤكدة وتر شريعوي ፍርዱ የጠነከረ ሱና ነው መሀል አናት ማለት ዙሁር ከመድረሱ በፊት ማለት ነው ፀሐይ መሀል አናት ላይ ትሆናለች ማለት ትንሽ ዘንበል ካለች ዙሁር ወቅት ይገባል ማለት ነው ወደ መሀል አናት ከመድረሷ በፊት ሞቅ ባለችበት ሰዓት መስገዱ ደግሞ ይበልጥ ተወዳጅ የሆነ ወቅት ማለት ነው ሰማይ እኩለ ሰማዩ መሀሉ ላይ ስትሆን ማለት ነው። እንዴት አታውቁም? ሰማይን ስትመለከተው ወደ መሀል አካባቢ መድረሷ አያስታውቅህም? ዙሁር ሊደርስ ሲል ወደ መሀል አካባቢ መሆኗ የሰማዩ አናት ላይ እንዲሁ ያስታውቅሃል። ወይስ አንተ በሜትር ልትለካ ነው? አገራችን አንድ ሸህ ነበሩ ይባላል። እንደሰማሁት ነው እና መስጂድ ሊያስፈቅዱ በወቅቱ ወደ ነበረው አንድ ካፊር ንጉስ ዘንድ ይሄዳል እና እንደተነገረኝ ነው መስጂዱን እምቢ ለማለትም እንደ ንጉስነቱ የሚፈራው አካል ስለሌለ እምቢ ማለቱ ለሱ ክብር ዝቅ ማለት ስለሆነበት አልፈለገም። እሺ እንዳይል እንደ ጠላትነቱ ደግሞ ልቡ አመፀኛ ሆነ። ቀዳዳ ፈለገና መስጅድ የምፈቅደው ሶስት ጥያቄ አለ፣ በሶስት ጥያቄ ትክክለኛ ምላሽ ከሰጡኝ ነው አላቸው። እሳቸውም በአላህ ፍቃድ እመልስልሃለሁ አሉት። ምን ብሎ ጠየቃቸው? አጣብቂኝ ውስጥ የሚቀጥለው እንግዲህ መሬት ከተነጀሰ በእናንተ በእስላሞች በውሃ ይጸዳል፣ ሰማይ ከተነጀሰስ በምን ይጸዳል አለ። በዚህ ሰዓት እሳቸውን ምን አሉት አሉ? በዶሮ ሽንት አሉት። ንጉሱም መቼ ነው ደግሞ ዶሮ የሚሸናው ሲላቸው ሰማይስ መቼ ነው የሚነጀሰው አሉት ሰማይ አይነጀስም ከተባለ ዶሮም አይሸናም ማለት ነው ጥያቄው በጥያቄው ተፋጠጠ ሁለተኛ ጥያቄ አለኝ አለ የመሬት ግማሹ የቱ ነው አሁን የሰማይ አናት የተያያዘው ነው የቱ ነው ሲባል ከዘራ ይዘው ነበርና ንጉሱ የተቀመጠበት ጋር ተከሉትና ይሄው እዚህ ጋር ነው ያለው አሉት አይደለም ሲል ካላመንክ ለካው አሉት። ይረጋገጥ አሉት። ከተተከለበት ቀኝና ግራ ያለው ተመትሮ ሊታይ ይሄ ደግሞ የማይሆን ነው። አላህ ለባሪያዎቹ እንግዲህ ሂክማን ይሰጣል እና ሰማይ አናት ላይ ስትሆን እንዲሁ ያስታውቃል። ዙሁር ወቅት አካባቢ ሲደርስ ማለት ነው። አላኩል ያህል ትንሽ ሞቅ ስትል አናት ላይ ከመግባቷ በፊት ከዛም በፊት ከወጣች በኋላ ትንሽ ከፍ እንዳለችም ትጀምራለ ወደ ነጥቡ እንምጣ ወደ ዊትሩ እና የጠነከረ ሱና ነው ወካነ ወቀድ ካነ ነብዩ ሰለላሁ ዐለይሂ ወሰለም ዩዳዊሙ ዐለይሂ ፊ ሰፈሪ ወልሐደር ዊትር በጣም ጠንካራ ሱና ከመሆኑ የተነሳ ነቢያችን ዐለይሂ ሰላቱ ወሰላም አይደለም በመኖሪያ ስፍራቸው ይቅርና ሰፈር ላይ ሆነው ሙሳፊር ሆነው እንኳን አይተውትም ነበር قال علي رضي الله عنه علي بن أبي طالب رضي الله عنه سناكر من إلال الوتر ليس بحتم كصلاة مكتوبة وتر عند أمس وقت صلاة قداج ولكن سن رسول الله صلى الله عليه وسلم قال ነቢያችን አለይሂ ሰላቱ ወሰላም ለእኛ ደነገጉልን ሱና አረጉልን ወቃል እንዲህም አሉ ኢነ አላህ ዊትሩን ዩሒቡል ዊትር አሉ አላህ ዊትር ነው ስለዚህም ዊትርን ይወዳል ፈአውቲሩ ሰላታችሁን በዊትር አጠናቁ ያ አህለል ቁርአን እናንተ የቁርአን ሰዎች ሆይ ስለዚህ ዊትር መጨረሻው በአንድ መሆን አለበት ዊትርስ መነሻው ስንት ነው وأقل الوتر ركعة አንድ ነው መነሻው ሁለት አራት ዊትር አይባልም ዊትር ማለት odd number ብለው? ቀጥታ ለሁለት ሙሉ ሆኖ የማይካፈል ዊትር ይባላል እና መነሻው አንድ ነው። ኢነላህ ዊትሩን አላህ ዊትር ነው፣ አንድና ብቸኛ ጌታ ነው። ዩሂቡል ዊትር እሱም ዊትርን ይወዳል። ሰላታችሁን በዊትር ዝጉታል። ስለዚህም አንድ ሶስት አምስት ሰባት ትቀጥላለህ እንዳቅምህ በሌላ ሀዲስ እንደተናገሩት መን ሻአ ፈልዩትር ቢኸምሲን የፈለገ በአምስት ያጠናቅ ዊትሩን ወመን ሻአ ፈልዩትር ቢሰላሲን የሻ በሶስት ወመን ሻአ ፈልዩትር ቢዋሂደትን በአንድም ይዝጋ የፈለገ ሰው ብለዋል ረዋሁ ልሐኪም ሐኪም የዘገበው ነው ሙስተድረክ ላይ እና ይሄን ሶስት ነገር ወዳጄ መከሩኝ ብሎ አቢ ሁረይራ ረዲየላሁ አንሁ የተናገረው ነው ማለት ነው ሀያ ሶስተኛ ሌላው የነቢያችን አለህ ሰላቱ ወሰላም ሶስትዮሽ ሀያ ሶስተኛው ሶስትዮሽ ሰላሱ ጁመሊን ቱዝሂቡ ልከረብ ሶስት ጥቅላዊ ዱዓዎች ጭንቀት አስወጋጅ ጥቅላዊ ዱዓዎች ጭንቀትን ከባለቤቱ ላይ የሚያስወግዱ ዱዓዎች عن ابن عباس رضي الله عنهما أن النبي صلى الله عليه وسلم كان يدعو عند الكرب يقول ነቢያችን አለይሂ ሰላቱ ወሰላም በጭንቅ ሰዓት ይሄን ዱዓ ያደርጉ ነበር አሉ ምንድናቸው እነሱም لا إله إلا الله العظيم الحليم لا إله إلا الله رب العرش العظيم لا إله إلا الله رب السماوات ورب الأرض ورب العرش الكريم رواه الشيخان ቡኻሪና ሙስሊም የዘገቡት ነው አልከሊመቱ ልኡላ ከሶስቱ የጭንቅ ዱዓዎች ውስጥ አንደኛው ምንድን ነው ላኢላሃ ኢላላሁ ልዓዚሙ ልሐሊም ላ የለም ማለት ነው የለም ነፍዩን ኢላሃ አይ አልማዕቡዱ ቢሐቅን እውነተኛ አምልኮ የሚገባው የለም ኢላ ኤክሰፕት ኢትባት ነው እዚህ ጋር ደግሞ ሙስቢት ሲቀር አለ አላህ አላሁ ጌታችን እሱ ብቻ ሲቀር አጠቃላይ ላኢላሃ ኢላላህ አይ ላ ማዕቡደ ቢሐቅን ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ቢሐቅን የምትለዋ ለምንድን ነው የገባችው አምላካችን አላህ በብዙ የቁርአን አንቀጾች ሁወል ሐቅ እሱ እውነት መሆኑ ስለተገለጸ ነው ሱረቱል ሐጅ ቁጥር ስድስት ላይ ሱረቱል ሐጅ ቁጥር ስድስት ذلك بأن الله هو الحق وأنه يحيي الموتى وأنه على كل شيء قدير ذلك بأن الله هو الحق يهم الله راسه أونت بمهورون إلى ማለትም መኖሩ የተረጋገጠ ማለት ነው አልሐቁ ፊ ሉጋ ማ ወጀበ ኢትባቱሁ ወልኢዕትራፉ ቢህ ሐቅ የሚባለው በአረብኛ መኖሩ የተረጋገጠ ነገር ሪያሊቲነት ተጨባጭነት ያለው ማመኑ ግድ የሚል ለጥርጣሬ በር የማይከፍት ነገር ሐቅ ተብሎ ይጠራል ላኢላሃ ኢላላሁ ልዓዚም ልሐሊም እንላለን አላህ ሐቅ የሆነ ጌታ ነው በእውነት የሚመለክ አምላክ የለም አልዓዚሙ ልሐሊም አልዓዚም ታላቅ የሆነ ጌታ ነው ሁኔታው ከፍ ያለ ነው የተከበረ ነው አልሐሊም እንዲሁም ታጋሽ ነው ጌታችን አለዚ ዩአኺሩ ልዕቁበተ መዐል ቁድራ ከችሎታ ጋር ቅጣትን የሚያዘገይ ማለት ነው። ባሮቹ በምድር ላይ ወንጀል ሲሰሩ ከሱ ህግ ሲወጡ እያየ እየተመለከተ እየሰማ ነገር ግን በትግስተኝነቱ የሚያሳልፋቸው ላድርግ ቢል ሁሉን ከመቻሉ ጋር አላህ ምን አለ በቅዱስ ቃሉ ሱረቱ ፋጢር የመጨረሻው አንቀጽ ሱረቱ ፋጢር 35ኛው ሱራ መዝጊያው ላይ 45ኛው አየት ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ሰዎችን በሰሩት ስራ ምክንያት በቅጣት ቢይዛቸው ይላል ወዲያውኑ ቅጣትን ቢያወርድባቸው ኖሮ ማ ተረከ ዐላ ظهሪሃ ሚን ዳባ የመሬት ወለል ላይ አንድም ተንቀሳቃሽን አይተውም ነበር ሁሉም ይጠፋ ነበር በጥፋቱ ወላኪን ዩአኺሩሁም ኢላ አጀሊን ሙሰማ ነገር ግን አላህ እስከወሰነላቸው የእድሜ ገደብ ድረስ ግን ያቆያቸዋል ያዘገያቸዋል ፈኢዛ ጃአ አጀሉሁም ሰዓታቸው በደረሰበት ጊዜ ግን ይያዛሉ ፈኢነ አላህ ካነ ቢዒባዲህ በሲራ አላህ በባሮቹ ስራ ተመልካችና አዋቂ የሆነ ጌታ ነው ይላል ስለዚህም አንደኛው ዱዓ لا إله إلا الله العظيم الحليم ገባችሁ ወንድም እህቶቼ ትርጉሙ ሌሎቻችሁስ እሺ አልከሊመቱ ታኒያ ሁለተኛው ደግሞ ቃል لا إله إلا الله رب العرش العظيم እዚህ ላይ ደግሞ ምን ተጨመረ رب العرش العظيم رب العرش የአርሽ ጌታ ነው العظيم የታላቁ አርሽ ወይም ደግሞ رب العرش አላህ የአርሽ ጌታ ነው አልዓዚም ታላቅ የሆነው አምላካችን ለሁለቱም ያመቻል ትርጓሜው ለአርሽም ሊሆን ይችላል ለጌታችንም ሊሆን ይችላል በሁለቱም መፈሰሩ ጤናማ ተፍሲር ነው ማለት ነው ጌታችን አልዓዚም መሆኑ በብዙ የቁርአን አንቀጽ የታወቀ ነው የአርሽ ታላቅነትንም ካየነው ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ነግረውናል ሰማያትን እንደ ድንኳን የከበባቸው ነገር አርሽ ነው ብለው አስተምረውናል። ሁለተኛ ደግሞ ሰባት ሰማያት ኩርስይ ላይ ሲጣዩ ምንድነው ይሆናሉ የተባለው? በጋሻ መሬት ላይ የተወረወረ ሰባት ሳንቲም ይሆናሉ አሉ። ሰባት ሰማያት ከዚህ ጥልቀታቸው ከዚህ ስፋታቸው ጋራ ኩርሲይ የሚባለው ዓለም ላይ ሲወረወሩ ጋሻ መሬት ላይ የተወረወረ ሰባት ሳንቲም ይሆናል ከኩርሲይ ስፋትነትና ትልቅነት አንጻር ሰማያትን እንደ ሳንቲም በግዛቱ ያደረጋቸው ኩርሲይ ትልቅ ዓለም ነው። ሰማያትን እንደ ሳንቲም የተቀለለው ኩርሲይ ደግሞ በተራው አርሽ ላይ ሲወረወር አርሽ ላይ እንዲቀመጥ ቢደረግ በትልቅ ሜዳ ላይ የተወረወረ የእጅ ቀለበት ይሆናል ተባለ። የእጅ ቀለበት ማን ቁርስይ እንደ ቀለበት ይሆናል ሰማያትን እንደ ሳንቲም ጠቅልሎ የነበረው በተራው እንደ ቀለበት ሜዳ ላይ እየተጣለ ይሆናል ሱብሃንአላህ አርሽ ምን አይነት ትልቅ ዓለም ቢሆን ነው ጌታችን ደግሞ وهو رب العرش العظيم العرش العظيم የዚህ የታላቁ የአርሽ ጌታ ነው ተንከባካቢው ነው ማለት ነው አርሽ እንዳይናወጥ እንዳይወድቅ የሚጠብቀው ፈጣሪው አምላካችን አላህ ራሱ ነው የራሱ የአርሽ ጌታ ነው ጠላቶች እንደሚያወሩብን የኛ ጌታችን አርሽ ላይ ተቀምጧል ወይም ቆሟል ለምንልም ጌታችን ከአርሹም በላይ ሆኖ አርሹን የሚጠብቅ አምላክ ነው ነው የምንለው ላ የሕታጁ ኢለል አርሽ ወደ አርሽ ጌታችን የሚያስፈልገው ጌታ አይደለም ተቀመጠ ቆመ ለአምላካችን አላህ የሚሰራ ባህሪ አይደለም የአርሽ ጌታ ነው አለን እንጂ እኔ አርሽ ይችለኛል አላለም እንደውም መላኢካዎች እንዲሸከሙት ነው ያደረገው አራት መላኢካዎች አሉ የውሙል ቂያማ ስምንት ነው የሚሆኑት ከነዚህ ደግሞ መላኢካዎች ስለ አንዱ ተነግሮናል ትልቅነቱ ተሸካሚዎቹ ትንሽ አይደሉም ስለ አንዱ ተነገረን أذن لي أن أحدث عن ملك من ملائكة الله عز وجل من حملة العرش ما بين شحمتي أذنه إلى عاتقه መሲረቱን ሰብኦ ሚዓቲ አም አርሽን ከሚሸከሙ የአላህ መላእክቶች ውስጥ ስለ አንዱ መልአክ እንድናገር ተፈቀደልኝ ይሄ መልአክ ከጆሮ እስከ ትከሻው ያንተ ጆሮና ትከሻ አለመሆኑን በዚህ ነው የምትረዳው ከጆሮ እስከ ትከሻው ያለው 700 ዓመት የሚያስኬድ ነው ከጆሮው ተነስተህ ትከሻውን ለማግኘት 700 ዓመት ይፈጅብሃል አሉ 700 ኪሎ ሜትር ሳይሆን ሰባት መቶ አመት ምን አይነት ግዙፍ ፍጡሩ ቢሆን ነው ምን አይነት ይሄም ከጆሮው እስከ ትከሻው ብቻ ነው ሙሉ ማንነቱን አላህ ራሱ ይወቀው የትም ስፍራ ሆኖ ታዲያ ሱብሃነከ ሐይሱ ኩንት ይላል ጌታችን የትም ባለህበት ጥራት ይገባ ጎዶሎ ባህሪ ብሎ አላህን ያሞግሳል እንዲህ አይነት ታላላቅ ፍጥረታቶች ናቸው በኦርቶዶክሳውያን ወገኖች ዘንድ ተስለው እንደምናያቸው አይደሉም። መላእክት ማለት የሆነ ሁለት ክንፍ ተይዞለት ሰይፍ በእጁ ይዞ ሲታይ ሙሉ ቅርጹ የሰው ቅርጽ ነው የሚመስለው። በጣም ግዙፍ ፍጥረታቶች ናቸው። አላህን ግን እንዲህ ግዙፎች ሆነው ይፈሩታል፣ ይንቀጠቀጣሉ። ለምን? ጌታቸውን ያውቁታል። አላኩልህ ሀል ወደ ነጥባችን ስንመለስ አላህ የዚህ የታላቁ የአርሽ ጌታ ነው ሶስተኛ አልከሊመቱ ሳሊሳ لا إله إلا الله رب السماوات ورب الأرض ورب العرش الكريم አሁን በመሃል ጣልቃ ገብ ማን ሆነ ረቡ ሰማዋት ወረቡ ልአርድ لا إله إلا الله رب السماوات ورب الأرض ورب العرش الكريم لا إله إلا الله كلا يتنوال رب السماوات ጌታችን የሰማያት ጌታ ነው ወረቡ ልአርድ የምድርም ጌታ ነው ፈጣሪና አስገኛቸው እሱ ነው ማለት ነው ከሱ ውጭ የፈጠረ ያስገኘ የለም ወረቡ ልዓርሽ ልከሪም እንደዚሁም ደግሞ የቸሩ አርሽም ጌታ ነው ይላል ወይም ከሪምነት ለራሱ ለአላህ ይሆንና ወረቡ ልዓርሽ يعرش جيتانو الكريم عندهم شاري هنا جيتانو لا عرش كهنا من اللي هو نونو لا عرش كهنا كريم سباي الحسن الفهية مالتنا اي تاو يميسن روية هنا مالتنا موغس يالو واما اذا كان الكريم نعتا لله لا الله بهري كهنا قل فمعناه المعطي تفضلا لا باروتشو بشرنة من الجسم مالتنا ለባሮቹ በቸርነት የሚለግስ እናም በዚህ ዱዓ ነቢያችን አለይሂ ሰላቱ ወሰላም ይለምኑ ነበር ጭንቀትን አስወጋጅ የሆነው لا إله إلا الله العظيم الحليم لا إله إلا الله رب العرش العظيم لا إله إلا الله رب السماوات ورب الأرض ورب ورب الأرض ورب العرش الكريم እነዚህ ናቸው ሶስት ዱዓዎች የተባሉት እሺ ሀያ ሶስተኛ ሌላው ሀያ ሶስተኛው ثلاثة أقسم عليهن نبينا صلى الله عليه وسلم ነቢያችን አለይሂ ሰላቱ ወሰላም ሶስት የማሉባቸው ነገሮች ሶስት ነገሮች ላይ ነቢያችን አለይሂ ሰላቱ ወሰላም ምለዋል ተከታተሉ عن أبي كبشة النماري أنه سمع رسول الله صلى الله عليه وسلم يقول نبياتنا عليه الصلاة والسلام سلو سما ሀያ ሶስተኛ አይደለም እንዴ ሀያ አራተኛ ነው ሀያ ሶስተኛው መሰለኝ okay አራት ነው ሶስት ጭንቀት አስወጋጅ ብለን አሁን በቅርቡ ተመልክተን ነበር ሶስት ለአቢ ሁሬራ የተሰጠው ምክር ብለናል ከላይ ደግሞ ሶስቱ እሳታው 24ተኛው ሽኩራን የአላህ መልእክተኛ እንዲህ ሲሉ ሰማቸው ካነ የድዑ ይቁጣ ሰላሰቱን ኡቅሲሙ አለይህና ሶስት ነገሮችን እምላለሁ አሉ በእነሱ ላይ ምን አለ ወኡሐዲስኩም ሐዲሰን ፈሕፍዙሁ ይሄን ሐዲስ ነግራችኋለሁ ሐፍዙት እንዳትረሱት አሉ ሀያ አራተኛ ነው ይሄ እንግዲህ ምንድናቸው ሶስቱ የአላህ መልእክተኛ የማሉባቸው ማ ነቀሰ ማሉ አብድን ሚን ሰደቀቲን አሉ ምለው ነው የተናገሩት የአንድ ባሪያ ገንዘብ ሰደቃ የወጣበት በፍጹም ሊጎድል አይችልም ብለው ምለዋል ወላ ظلم عبد مظلمة አሉ ሁለተኛ አንድ የአላህ ባሪያ ምንም በደል አይደርስበትም ፈሰበረ ታግሶ ቢያሳልፈው አለይሃ በዛ በደሉ ላይ ኢላ ዛደሁ ላሁ ዒዛ አላህ ክብርንና የበላይነትን ቢጨምርለት እንጂ ወላ ፈተሐ ዓብዱን ባበ መስአለቲን አሉ ሶስተኛ አንድ ባሪያ የልመናን በር በፍጹም አይከፍትም ኢላ ፈተሐ አላሁ ዓለይህ ባበ ፈቅሪን አላህ የድህነት በርን ቢከፍትበት እንጂ እነዚህን ሶስቱን ምዬ ነግራችኋለዋል ረዋሁ አሕመድ ወትርሚዚ አሕመድና ትርሚዚ النا ترمذي الله በቀልባችን የምናፍዝ ያደርገን እንግዲህ አሁን ሶስት ነገሮች ብለው ነቢያችን አለይሂ ሰላቱ ወሰላም አስተምረውናል الأمر الأول አንደኛው ምንድነው ما نقص مال من صدقة የሰደቃ የምጽዋት ገንዘብ በፍጹም ሊጎድል አይችልም ብለዋል አልሙራዱ ሚን ዛሊከ አምራን ይላል ጸሐፊው አዎ ዛሬ ሙሉ ነው በብላክ ስለሆነ ሩሙ color አልሆነም المراد من ذلك أمران። ከዚህ እንግዲህ ሁለት ነጥቦችን እንረዳለን ገንዘብ ሰደቃ የወጣበት ገንዘብ ባይሆን color ኦች ውጡ ውስጥ ያንዴ color ኦች አንዴ ወጣ ወጣ በሉ አረንጓዴ ሰማያዊ purple ኦች። እስቲ አየር አግኝታችሁ ቤት ኪራይ ከፍላችሁ ተመለሱ በረካ ሁኑ ቆኖ በሉ ፈጠን ፈጠን በሉ። ላላ ሰማያዊ አያስገባም እንዴ? ሰማያዊ እኮ ማያስገባው አምስት መቶ ላይ መሰለኝ ሙተስ ነኝ። መቶ ከሞላ ሰማያዊ አያስገባም። ሁለት መቶ ላይ ግን ያስገባል ሰማያዊ እርግጠኛ ነሽ እህቴ? አያስችላችሁም አይደል? ቶሎ ሳትወጡ ነው የምትመለሱት። አብሽሩ፣ ጠብቃችኋለሁ። ወጣ በሉ። አሁን ወጥታችሁ የገባችሁ ውስጥ ትንሽ ጠብቃችኋለሁ። አልጀምርም። ማይክ ይዣለሁ ኡስታዝ